ምዕራፍ አምስት ቀደም ብዬ ወደ መተማ ለመምጣት ከአባ ክንፈ ሚካኤል ጋር ከተነጋገርኩ በኋላ የገዳሙን የቆላ ቀርከሃ ልማት በተመለከተ ከገዳሙ አባቶች ጋር ለመወያየት ከክልሉ የደን ባለሙያዎች እንደሚሄዱ መረጃው ስለነበረኝ የጉዞ ቀኑን ከእነርሱ ጋር ባቀናጀሁት መሰረት ገንዳ ውሃ ከተማ ተገናኘን። በማግስቱ ቀደም ብለን ለመሄድ በተስማማነው መሰረት ከገንዳ ውሃ ከተማ ተነስተን ደረቅ አባይ ከተባለችው መንደር ስንደርስ ገና ከጠዋቱ 12 ሰዓት ከ20 ነበር። አባ ክንፈ ሚካኤል በነገሩኝ መሰረት ቄስ ገዳሙን አጠያይቀን ናቸው። ቄስ ገዳሙ ጠይም ቀጠን ብለው ረዘም ያሉ ካለባበሳቸው አንጻር ሲታዩ ደግሞ ጨዋ ነጋዴ እንጂ ካህን አይመስሉም። በኋላ ላይ ትሕትናቸውንና ቅንነታቸውን ሳስተውል ግን እውነትም ካህን ብያለሁ። በንግድ ሥራ የሚተዳደሩ ሲሆን በአካባቢው የሚገኘው ቤተ ክርስቲያን አስተዳዳሪም ሆነው እያገለገሉ ሲሆን በተጨማሪ ለማኅበረ ሥላሴ ገዳም መነኮሳት እንደ ወደብ ወይም መናኸሪያ ሆነው ያገለግላሉ። የእኛ ቢጤ እንግዳ ሲመጣም ስራቸውን እርግፍ አድርገው ትተው በዚያ በረሃ ሳይሳቀቁ ገዳሙ ድረስ መርተው ያደርሳሉ። ይሄ የተሰጣቸው ጸጋ ይመስላል። እኛም ስንጠይቃቸው አላንገራገሩም። በዕለቱ የሚሰሩትን የግል ስራቸውን ሌላ ሰው ወክለው በ15 ደቂቃ ውስጥ ከእኛ ጋር ለመሄድ ዝግጁ ሆኑ። መንገድ ከመጀመራችን በፊት ከዚህ ጀምሮ እስከ ዋናው የገዳሙ ቤተ ክርስቲያን ድረስ በአጭር የሚያስኬድ የእግር መንገድ አለ። ለጊዜው ልዘነጋው እችላለሁ እንጂ ለማንኛውም የገዳሙ ትራከር የሚመላለስበትን የጎማ ምልክት ተከትለን በመኪና መሄድ እንችላለን። ምናልባት ከዚያ በኋላ የሚቀረን ትንሽ ይሆናል አሉ። እኔ ከባለሙያዎቹ መኪና ስለምሳፈር የመጣውበትን መኪና ለዶክተር ክብረ በዓል ሰጥቼ ወደ 11 ሰዓት አካባቢ እዛው ደረቅ አባይ እንዲጠብቀኝ ተቀጣጠርን። የተወሰነውን የገዳሙን መንገድ በመኪና ተጉዘን ድካም መቀነሱ ጥሩ ሐሳብ ስለመሰለን በዚሁ ተስማምተን ጉዞአችን ተጀመረ። ዋናውን የጎንደር መተማ ሱዳን አስፓልት መንገድን ደረቅ አባይ ላይ ትተን ወደ ደቡብ አቅጣጫ በአግባቡ የተጠረገ መንገድ ሳይሆን የአባ ክንፈ ሚካኤልን የትራክተር ጎማ ዱካ ተስፋ አድርገን ተያያዝ ነው። አባ ክንፈ ሚካኤል በዚያቸው ትራከር ለገዳሙ መነኮሳት ቀለብና ለገበያ ማሽላና ሰሊጥ ለማምረት በረሃ ወርደው እርሻ ያርሱባታል። ከከተማ ወደ ገዳሙ እንዲሁም ከገዳሙ ወደ ከተማ ልዩ ልዩ ዕቃዎችና ሰዎችን ያመላልሱባታል። ብቻ የአባ ክንፈ ሚካኤል ትራከር በዚህ በረሃ ውስጥ ዝነኛ ነች። አሁን ደግሞ የጎማዋን ፈለግ ተከትለን ወደ ቅዱሱና ታሪካዊው ገዳም ለመሄድ የእኛ ተስፋ ሆናለች። በክረምት ወራት ወንዙ ስለሚያስቸግርና ጭቃው እንደ ልብ ስለማያስኬድ እስከ ታህሳስ መጨረሻ የገዳሙ ትራከር እረፍት ላይ ነች። እኛ ተስፋ ያደረግነው ከክረምቱ በፊት ደጋግማ የተጓዘችበትን መስመር ነው። እረፍት የማያውቁት አባ ክንፈ ሚካኤል ግን ጎንደር ከተማ ላይ ገዳሙ የሚያሰራውን ሕንፃ በወቅቱ እየተከታተሉ ጎንደር ከተማ ነበሩ። ደረቅ አባይን ለቀን አንድ ኪሎ ሜትር አካባቢ እንደተጓዝን ሜሽ የተባለው ወንዝ ላይ ደረስንና መኪናችን የመጀመሪያውን የእንግልት ፈተና አለፈች። ከሹፌሩ በተጨማሪ ሁላችንም የትራክተሯን ጎማ አፍጥጠን እየተመለከትን አንዳንዴም እየወረድን እያረጋገጥን ጉዞአችንን ቀጠልን። 12 ኪሎ ሜትር እንደተጓዝን አንድ መነኩሴ ከገዳሙ ተነስተው ሲመጡ ተገናኘንና ሰላምታ ተለዋወጥን። እንዴት ነው መንገዱ አልናቸው። ሞፈር ቤቱ ድረስ በመኪናው መድረስ ትችላላችሁ፣ ብቻ ግን መንገድ ሊጠፋባችሁ ይችላል በረሃውም ይበላችኋል። አይ እራት አትችሉትም አሉን በሐዘኔታ። ግድ የለም ዝም ብለን እንክፋ አልኩኝ። መመለስ ለእኔ ከምርጫ ውስጥ አይገባምና መቼም የቄስ ገዳሙ ቅንነት የሚገርም ነው። በተደጋጋሚ ከመኪናው ይወጣሉ፣ ይወርዳሉ፣ የበጋውን መስመር ለማስታወስ ይሞክራሉ። ብቻ በክረምት የበቀለውን ሳርና ቅጠል ዳዋ አልብሶት ለመለየት አስቸጋሪ ሆነባቸው እንጂ ያም ሆኖ ተስፋ መቁረጥ ወይም ምን አደከመኝ ሳይሆን የሚሉት በጣም ይገርማል። እንዴት ይጠፋብኛል? አንገል እኮ ነው። የሹፌሩ ፍላጎትና ብርታት ታክሎበት ከጧቱ አራት ሰዓት ሲሆን የገዳሙ ክልል ወሰን ከሆነው የገንዳ ውሃ ወንዝ ደረስን። ለአራት ሰዓት ያክል ብንጓዝም የመጣ ነው ግን 13 ኪሎ ሜትር ብቻ ነበር። መኪናዋ እስክትሻገር እኔ በእግሬ ወደ ወንዙ ገባው። አካባቢው የጋለ ምድጃ ወደ መሆን እየተቃረበ ነው። በዚህ ቦታ የፀሐይ ሙቀቷ ብርሃኗና ውበቷ ሳይሆን ጭካኔዋ የበለጠ ይታሰባል። ልክ ለልምምድ እንደወጣና አርፎ የተቀመጠን ሜዳና ተራራ በመድፍና በሮኬት እያነደደ እንደሚለማመድ ወታደራዊ ቡድን ፀሐይም ኃይሏን ለመሞከር መላ ሙቀቷን የለቀቀችው ይመስላል። ሰውነቴ ያጠራቀመውን ስብና ውሃ ማቅለጥ ይዟል። ከነጫማዬ ውሃ ውስጥ ገባሁና እስከ ጉልበት የተነከርኩ! ምድርስ ምኗ ሞኝ ነው እንደ እኔ በፀሐዩ ሐሩር መርገብገቧን ትታ የፀሐዩን ሙቀት መጠን እንደ ቁጣና ውርጅብኝ መቁጠሩን ረስታ እንደ ጸጋና ኃይል የሚያዩትን ልዩ እጽዋቶችን አብቅላና ተላብሳ ፀሐይ ሆይ ስለዚህ ሁሉ ኃይልሽ እናመሰግንሻለን የምትል ትመስላለች። ወደ ገዳሙ ክልል ሲገባ ሁሉ ነገር ይለወጣል። 19000 ሄክታር ስፋት ያለው የገዳሙ ክልል ለእርሻ ከዋለው በጣም ጥቂት ስፍራ በስተቀር በደን የተሸፈነ ነው። በአካባቢው ስርዓተ ምህዳር መሰረት ዛፎቹ በጣም የተጠጋጉ ሳይሆኑ በመካከላቸው መጠነኛ ክፍተት ያለ በመሆኑ የሰንበሌጥ ሳርና የቆላ ቀርከሃ ወይም ሸመል ጥቅጥቅ ብሎ በቅሎበታል። የሳሩ ርዝመት ከሰው ቁመት በላይ በመሆኑ ወደ ውስጥ እየዘለቁ በሄዱ ቁጥር የሚታየው ሰማይ ብቻ ነው። ከአካባቢው ከባድ ሙቀት ጋር ተዳምሮ ልብ ያርዳል፣ ሆድ ያባባል። በዚህ በሳርና ዛፎች ጥቅጥቅ ባለ ደን ውስጥ እንደ ዘንዶ የተዘረጋውን የአባ ክንፈ ሚካኤልን ትራክተር ጎማ ዱካ መፈለግ እጅግ አስቸጋሪ እየሆነ መጣ። አብረውኝ ያሉ ተስፋ ወደ መቁረጡ ቢያዘነብሉም ቄስ ገዳሙ ግን ተስፋ አልቆረጡም። ወደፊት እንድንጓዝ ያበረታቱናል። በጣም ወደድኳቸው። በዚያ ሰዓት ወደ ኋላ እንመለስ የሚለኝን መስማት አልፈለግኩም። ከተወሰነ ጉዞ በኋላ ጭራሽ የዛፎቹ ቁመት በእጅጉ የረዘመ ሳሩ ወደ ዳዋነት የተለወጠበትና ሰማዩም የማይታይበት አካባቢ ገባን። ቀስ እያልን ስንኳትት ድንገት በሹፌሩ በኩል ያለው የመኪናዋ የፊት ጎማ ሸርተት ብሎ ጉድጓዱ ሲገባ መኪናዋ በግራፊት በኩል መሬት ላይ ተተከለች። ድንጋጤያችን መጠኑን ከማለፉ በፊት መኪናዋ የከፋ ነገር ሳይደርስ ባለችበት ተጋድማ ቆመች። ወርደን ስናስተውል የትራክተሩን መስመር ለቀን ወደ ግራ ታጥፈናል። ሦስቱ ጎማዎች መሬት እንደ ቆነጠጡ ስለነበር መኪናዋን በከባድ ማርሽ መንጭቆ ለማውጣት አልተቸገርንም። ትንሽ ርቀት ተጓዝን ሳሩ በስርዓት የተቃጠለበት ገላጣ ስፍራ ደረስን። ተመስገን አለንና ከመኪናዋ ወርደን ለመናፈስ ሞከርን። ይሁን እንጂ ወበቁና ሙቀቱ የሚቀየር ነገር አልሆነም። ይህንን አካባቢ ማን ያቃጠለው አልኳቸው ቄስ ገዳሙን። መነኮሳቱ ይሆናሉ። የማያቋርጥና ከፍተኛ የሆነ ሰደድ እሳትን ለመከላከልና ፍጥነቱን ለመቀነስ አለፍ አለፍ እያሉ በጠዋት በቀዝቃዘው ያቃጥሉታል አሉ። እሳትን ቀድሞ በእሳት መከላከል ሳይንሳዊ የደን መጠበቂያ ዘዴ እንደሆነ ስለማውቅ ገባኝ አልኳቸው። በአካባቢው እሳት የስርዓተ ምህዳሩ የተፈጥሮ ክስተት አንዱ አካል ነው። አካባቢው ካለው ከፍተኛ ሙቀትና ከተከማቸው ተቀጣጣይ የእጽዋት እርጋፍ የተነሳ የዛፎችና ቁጥቋጦዎች ቅርንጫፎች በንፋስ ሲወዛወዙ በሚፈጠር ሰበቃ በቀላሉ እሳት ሊፈጠርና ሊያያዝ ይችላል። በአካባቢው በተፈጥሮ የሚነሳው እሳት በፍጥነት በነፋስ እየተገፋ ከአንድ አካባቢ ብዙ ቆይታ ሳይኖረው ስለሚሄድ በሥርዓተ ምህዳሩ ላይ የከፋ ጉዳት አያደርስም። እንዲያውም በእጽዋቱ መቃጠል በሚፈጠረው አመድ መሬቱ የፖታሽየምና ፎስፈረስ ክምችቱ በመጨመር አካባቢው እንዲታደስ ሊያደርግ ይችላል። መሬት ውስጥ ተቀብረው የነበሩ ዘሮችም አጋጣሚውን ተጠቅመው በመብቀል የትውልድ ቅብብሎሽና መተካካት እንዲኖር ያደርጋል። በአካባቢው የሚበቅሉት እጽዋትም በተለይ ዛፎች ለማይቀረው የተፈጥሮ ክስተት ወይም ሲሊካ የተባለውን ብርጭቋማ ንጥረ ነገር በቅርፊታቸው ላይ በማከማቸት የከፋ ጉደት እንዳይደርስባቸው ይከላከላሉ። እናም ቀድሞ በማቃጠል አልፎ አልፎ ገላጣ ስፍራ መፍጠር የእሳቱን መጠን በማውረድ አደጋውን በእጅጉ ይቀንሰዋል። ይሁን እንጂ እሳት ሆን ተብሎ ለእርሻ ወይም ለመኖሪያ ተብሎ በጭካኔ ሲለኮስ ግን በዝግታ እየተቆሰቆሰ ስለሚነድ የእጽዋቱ የህዋስ መራቢያ ቀለበት ወይም ካቢየም ይሞታል። የውሃና የምግብ ማስተላለፊያ ሻንዳዎቻቸው ወይም ዛይለም እንደ ፌለም ይቃጠላሉ። የአፈሩ የላይኛውና በብስባሽ የዳበረው እንዲሁም ከፍተኛ የእጽዋት ዘር ባንክ ክፍል ጭምር አብሮ ይነዳል። በዚህ ጊዜ ከፍተኛ የስርዓተ ምህዳር መቃወስ ይፈጠራል። የቆላማዎቹ አርማጭሆ፣ መተማ፣ ቋራና ጃዊ አካባቢ ተደጋጋሚ ችግርም ከዚህ ይመነጫል። እነዚህ አካባቢዎች ከስርዓተ ምህዳሩ ጋር በተጣጣሙ ልዩ ልዩ እጽዋቶች የተደራጁ ልዩ የደን ቦታዎች ናቸው። ደጋማውን የሰሜን ምዕራብ ኢትዮጵያ ከበረሃማው የሱዳን መሬትና በቅርብ ርቀት ከሚገኘው የሰሐራ በረሃ ወላፈን እንዲታደጉ ነበልባሉን እንዲጋርዱ የተፈጠሩ የተፈጥሮ ዘቦች ናቸው። ከዚህ የተነሳ በሳይንሳዊ መጠሪያቸው አረንጓዴ መቀነት ወይም ግሪን ቤልት የሚባል የደጀንነት የማዕረግ ስም አላቸው። እነዚህ ደኖች ባይኖሩ የሰሜን ተራሮች ጉናና ጮቄ ቅዝቃዜያቸውን ተገፍተው የውሃ ማማነታቸው ይመክን ነበር። እንዲሁም ጣና ሐይቅ ከፍተኛ የትነት አደጋ ስለሚያጋጥመው የሱዳን በረሃ ራሱን አስፋፍቶ ደጋ ዳሞትና ሰከላ ወገራና ጃና ሞራ በደረሰ ነበር። እዚህ ግባ የማይባል የውጭ ምንዛሬና መሰረታዊ የአካባቢ ልማት ባላመጣ ኢንቨስትመንት ስም ለትውልድ በማያስቡ ግለሰቦች ያለ ርኅራዬ እየተመነጠረ ከታሰበው የኤክስፖርት ምርት ይልቅ ከሰል እየተመረተ ጥቂቶች ሀብት በሚያግበሰብሱበት ትዝብት መካከል የማኅበረ ሥላሴ ገዳም መነኮሳት ከ19,000 ሄክታር መሬት በላይ የሆነውን ይህን ብርቅዬ ደን እንደ ዓይናቸው ብሌን እንደሚንከባከቡት ማየት ተስፋ ሰጪ ብቻ ሳይሆን መተማመኛም ነው። ለዚህ ድርጊታቸውም ከፌዴራሉ መንግስት ፕሬዝዳንት እጅ የአረንጓዴ ዋንጫ ተሸላሚ ሆነዋል። ከዚህ ያለፈ ያገኙት ድጋፍ ግን ያለ አይመስለኝም። ያም ቢሆን እነርሱም የሀገርና የትውልድ አደራ የሃይማኖት ቃል ኪዳን ሆኖባቸው በተጋድሎ መኖሩን በጸጋ የተቀበሉት ይመስላል። ለእነዚህ መነኮሳት ያለኝን አድናቆት እያንሰላሰልኩ ትንሽ እንደተጓዝን በክረምት የውሃ መውረጃ የሚመስል አንድ ፈፋ አካባቢ ስንደርስ የትራክተሩ ጎማ ምልክት ጨርሶ ጠፋ። በቅርብም በርቀትም በዚያ በአግባቡ በተያዘ ጫካ ውስጥ የሚታይ መንገድ ነገር የለም። ተስፋ ወደ መቁረጡ ተቃረብን። በቃ ጠፍተናል አለ አንደኛው ባለሙያ። ወዲያው አንድ ሀሳብ ብልጭ አለልኝ። ይህ የውሃ መውረጃ ፈፋ የገዳሙ ዋናው ቤተ ክርስቲያን ከሚገኝበት ተራራ አካባቢ እንደሚነሳ መገመት ይቻላል። ፈፋውን ብንከተል የሚያቋረጥ መንገድ እናገኝ ይሆናል። አለበለዚያም ወደ ተራራው በወጣን ቁጥር ህንፃ ቤተ ክርስቲያኑን ልናይ የምንችልበት አካባቢ መድረስ ያስችለናል። ይህ ጥሩ ጂኦግራፊያዊ አመክንዮ ነው አልኩና አብሮ የላሉት ሐሳቤን አካፈልኳቸው። ቄስ ገዳሙ ሐሳብ ያልተዋጠላቸውም። ምክንያታቸውን ስጠይቃቸው እንደዚህ አሉ። አሁን ሰዓቱ ቀትር ነው። ይህ ፈፋ ደግሞ አልፎ አልፎ ውሃ ሊኖረው ይችላል ወይም ቀዝቃዛ ሸዋ ይኖረዋልና ሲሉ አቋርጬ ታዲያ ያማ ለጉዟችን ጥሩ ነው አልኳቸው። አይ በዚህ ሰዓት ዘንዶ ወደ ፈፋው ሊመጣ ይችላል ብዬ ነው አሉ በስጋት። ዘንዶ ሲባል አብረውኝ ያሉት ሁሉም ደነገጡ። ዘንዶ መርዝ የለውም። ሊያደርግ የሚችለው በጅራቱ ጠልፎ በመጠምጠም አጥንትንና ጡንቻን በማጨማደድና በመሰባበር በመጨረሻም በአፍ ውስጥ አስገብቶ በማፈን መዋጥ ነው። ይህን ለማድረግ ጊዜ ይወስድበታል። በዚህ የተነሳ ሁለት ሶስት የሆኑ ሰዎችን ለማጥቃት እንደሚቸገር ስለማውቅ በርከት ያለን በመሆናችን ስጋት አይግባችሁ፣ አይደፍረንም። በዚያ ላይ አልኩና በመስክ ሥራ የማትለየኝን ተስፈንጣሪ ስለታም ሴንጢ እንዲሁም በትልቅ ፍንዳታ እሳት የሚተፋ የእሳት መለኮሻ ወይም ላይተር አሳየኋቸውና አደፋፈርኳቸው። በዚህ መሰረት መኪናዋን ፈፋው ውስጥ አስገብተን ከተጠፈጠፈ አለት ላይ አቆምን። ይህ ቦታ እሳት ቢነሳ መኪናዋ የመቃጠል እድሏ አነስተኛ ሲሆን ተመልሰን የቆምንበትን ለማግኘት ፈፋውን በመከተል መመለስ እንደምንችልም ሁላችን ተግባባን። መኪናዋ እንቆላልፈን ፈፋውን ተከትለን በስተደቡብ ወደ ተራራው አቅጣጫ መጓዝ ጀመርን። አንድ ሁለት ኪሎ ሜትሮች ዳዋ እየጣስን እንደ ተጓዝን የትራክተሩ ጎማ ፈፋውን የሚያቋርጥበት ግልጽ ቦታ ደረስን። የጉዞ መላምታችን ትክክል መሆኑን ስላረጋገጥን በጣም ተደሰትን። ስለሆነም ፈፋውን ለቀን ወደ ደቡብ ምስራቅ ታትፈን የትራክተሩን ጎማ ተከትለን እንደገና ተጓዝን። የገዳሙ እንስሳት የሰፈሩበት አካባቢ ደረስን። ትልቅ እፎይታ ነበር። በዚህ ሁሉ ድካም የገዳሞቹን ጊደሮች፣ ላሞች፣ ወይፈኖችና በሬዎች መመልከት ልዩ ትዕይንት ነበር። ከዚህ በፊት በሆላንድ ሜዳዎች ላይ ንጽህናቸው የተጠበቀ ነጭና ጥቁር ቀለም ያላቸው ላሞችን ለመጀመሪያ ጊዜ ሳይ ቀንቼ ነበር። የማኅበረ ሥላሴ ገዳም ላሞችና ወይፈኖችን ባየው ጊዜ ግን በቀለዋጭነቴ ፈጣሪ እንዳይፈርድብኝ ፈራው። እጅግ ንጹሕ መልካቸው ያማረ ሰውነታቸው የሞላ ጀርጋዳ አቋም ያላቸው ለብቻ መንጋ ሰርተው የሚጠበቁት እንቦሶቻቸው ደግሞ እንደ ሕፃን ልጅ አንስቶ አቅፎ ለመሳም የሚገፋፉ ናቸው። አብረውኝ ከነበሩት ባለሙያዎች አንዱ እጅግ መመሰጤን ሲያይ በአድናቆት ያስጎመጃሉ አይደል አለኝ። የየመንደሩ አድባር፣ የአባይ ቆሌ፣ የዘንገናው ጋኔል፣ የቢሾፍቱ ቆሪጥ፣ የገናሌው ሞቴ፣ የጅሮ አቴቴ የዱበርቲ መጀን ሰራን ወይም ሶለላ ዶሮ ነጭ ወይም ዳንገሌ በግ ካላመጣህ እንጀራህን አልሰጥህም፣ ጤናን አልመልስልህም፣ አዱኛህን አልከፍትልህም እያሉ የሚያስደነክሯቸውን አማኞቻቸውን እነዚህን ጊደሮችና ወይፈኖች አይተው ቢሆን ኖሮ ተማኅበረ ስላሴ የከብት መንጋ ሻኞ የቆመን ወይፈን ወይም አለላ የመሰለች ጊደር አምጣ ባሉ ነበር አልኩት። እነዚህ በሬዎች፣ ወይፈኖች፣ ላሞችና ጊደሮች እንዲሁም ጥጃዎችና አንበሶች ከውበታቸው በተጨማሪ እንደ መናንያኑ በጥብቅ ሥርዓት የታነጹ መሆናቸውን መስማት ለእኔ ቢጤ ሰው ለማመን ይከብድ ይሆናል። በአካባቢው ያገኘናቸው ጠባቂ ሲያስረዱን ማታ ላይ ጥጃዎችና ላሞች ከተጣቡ በኋላ ወገን ወገን እያልን ስናጨበጭብ ጥጆቹ ከእናቶቻቸው ተለይተው የራሳቸውን መንጋ ይሰራሉ። ወዲያው ደግሞ አጎዳጎድ ተብሎ ሲጨበጨብ ሁሉም ወደ ማደሪያቸው ይገባሉ። የገዳሙን ሳር በስርዓት ለማስጋት ሲባል እንስሳቶቹ በተወሰኑ ቀናት ከቦታ ቦታ እየተዘዋወሩ እንዲሰፍሩ ይደረጋል። ታዲያ ጠባቂያቸው ጉዞ ጉዞ ብሎ ሲያጨበጭብ ሁሉም ተከትለውት ወደሚመራቸው ይጓዛሉ። ከሚፈለገው ስፍራ ሲደርስ ሰፈር ሰፈር ብሎ ሲያጨበጭብ አዲሱ የግጦሽ አካባቢያቸው መሆኑን ተረድተው ለግጦሽ ይሰማራሉ አሉ። የእነዚህ ከብቶች ዝርያና ዘረመል ምንነት በሀገራችን ባለሙያዎች መጠናታቸውን እጠራጠራለሁ። በገዳሙ ቆይታ የተረዳሁት ግን ከአውስትራሊያ ዩኒቨርሲቲዎች የእንስሳት ሳይንስ ተመራማሪዎች በተደጋጋሚ እየመጡ ጥናት እንደሚያደርጉ ነው። ንብ የአበባ መገኛን፣ ዝንብም የቆሻሻ ስፍራን አስሰው እንደሚያገኙ ሁሉ ምዕራባውያን የሀብትና የብልጽግና መገኛ አካባቢ ማነፍነፍ የእድገታቸው አንዱ ምስጢር ነውና ወዲያው ብዙም ካራቀው የገዳሙ ሞፈር ቤት ወይም በእነርሱ አጠራር መሽሮ ደረስን። መሽሮ ቃሉ አረብኛ ሲሆን እርሾ ማለት እንደሆነ ተረድቻለሁ። አንድ ወጣት መነኩሴ የተቀበሉን ሁኔታችንን ሲያዩ እጅግ አዝነው አይ እንዲያው ከእኛ ሰው ሳትይዙ በዚህ በረሃ በዚህ ሰዓት እንዴት መጣችሁ? አሉ። ቄስ ገዳሙ ቀበል አድርገው ጥፋቱ እንኳ እኔ ነው አውቃለሁ ብዬ ይዤ መጥቻ አለፈዋቸው። ስንትና ስንት ጊዜ የተመላለስኩበት መንገድ ጠፋኝ። ግሩም እኮ ነው አሉ በቁጭት ሁላችንም እየተቀባበልን። እንዴ ከዚህ በላይ መንገድ መምራት እንዴት ነው? በእውነቱ በጣም ሊመሰገኑ ይገባል ብለን ከልብ አጽናና ናቸው። ከዚያ በኋላስ መንገዱ ያስቸግር ይሆን ስል ጠየቅኳቸው። አይ ከዚህ በኋላ እንኳን በጣም ግልጽ መንገድ ነው። እንኳን ከዚህ ደረሳችሁ እንጂ አሉን። መኪናውን ያቆምንበትን አካባቢ ምልክት ስንነግራቸውም ሰው ልከው እንደሚያስጠብቁት ነግረው ቀሪ ጉዟችንን መንገዱን አሳይተው ሸኙን። ይህ መንገድ ግልጽ ሲሆን ከፍታው ቀስ በቀስ እየጨመረ የሚሄድና በዛፎች መካከል የሚያልፍ በመሆኑ ለጉዞ ምቹ ነው። ከተወሰነ ጉዞ በኋላ ስንዳከር የዋልንበት በጫካ የተሸፈነ አውላላ ሜዳ በገንዳ ውሃ ወንዝ ታጥሮ መመልከት ቻልን። ቁልቁል ሲመለከቱት ከሚንቀለቀለው የፀሐይ ብርሃን ሞገድ አረንጓዴው እጽዋት ከደረቀው ሳር ጋር ሲታይ ለአይን ምግብ ነው። ይሁንና በዚህ አይን እስኪታክት ድረስ በተንጣለለው የበረሃ ደን ውስጥ ከተጻፈልኝ ስሙ በስተቀር ለይቼ የማላውቀውን አንድ እጽ እንዴት አድርጌ ፈልጌ ማግኘት እንደምችል ሳስብ ሐሞቴ ፍስስ አለ። ያለችኝ አንዲት ተስፋ መናንያኑን መጠየቅ ነው። ያውስ የተቆለፈው ምስጢራዊ ልባቸው ቢከፈትልኝ አይደል። ከአንድ ሰዓት የእግር ጉዞ በኋላ ግዝት በር ከሚባለው ደረስን። ከግዝት በር ሆኖ የገዳሙ ቤተ ክርስቲያን ከትልቅ ተራራ አናት ላይ ጥቅጥቅ ያለ አረንጓዴ ካባ ለብሶ ይታያል። ግዝት በር ከዚህ ተራራ ስር የሚገኝ የተራራው መውጫ ሰርጥ መጀመሪያ ነው። በሰፊ ኮንክሪት መደብ ላይ የተተከለ ትልቅ የብረት መስቀል አለው። ከጎኑ በቆርቆሮ በጉልህ የተጻፉ ማስጠንቀቂያዎች አሉ። አንደኛ ቅዳሜና እሁድ ከዚህ አልፎ ወደ ቤተ ክርስቲያኑ መሄድ አይቻልም። ሁለት ለሴቶች መግባት ክልክል ነው። ሶስት ማንኛውም የበሰለ ምግብና የታሸገ መጠጥ ይዞ መግባት አይፈቀድም። አራት ጫማ አድርጎ መግባት ክልክል ነው ይላል። የፈጣሪ ያለህ አልኩኝ። አሁን ባለሁበት ሁኔታ ሰውነቴ በበረሃው ጥማት ውስጥ dehydrated ነው። እንኳን ጫማ አውልቄ ቀርቶ እስከ ጫማዬም እግሮቼ ዝለዋል። ይባስ ደግሞ ጫማ አውልቆ መሄድ አልኩ ለራሴ በምሬት። ይሁን እንጂ ትዕዛዙን አክብሮ ከመቀጠል በቀር አማራጭ አልነበረኝም። ቄስ ገዳሙ መቸገራችንን ሲያዩ አይዟችሁ የገዳሙን በረከት እንዲደርሳችሁ እኮ ነው፣ እረ ቀላል ነው አሉ። አብረውኝ ከተጓዙት መካከል ዳዊት የሚባለው የገዳሙ ደን በሕግ እውቅና ሲሰጠው በፈቃደኝነት 19 ሺህ ሄክታሩን በእግራቸው እየዞሩ ከከለሉት ሁለት በጎ ፈቃደኛ ባለሙያዎች አንዱ ነው። ቀጭንና ጠንካራ አቋም ያለው ወጣት የደን ባለሙያ ነው። እርሱ ከፊት ለፊት መምራቱን ተያያዘው። የመሬቱ ግለት የጋለ ብረት ምጣድ የመርገጥ ያክል ይሰማል። ባዶ እግርን መሬት ላይ አሳርፎ መቆየት አይቻልም። ሙቀቱ ይለመጥጣል። በተቻለ ፍጥነት እግርን እያፈራረቁ በማንሳት ወደፊት መገስገስ ብቻም ነው አማራጩ። ችግሩ ቀጥ ያለው ዳገት ደግሞ ልብ ያጠፋል። ከዳገቱ መካከል ስደርስ ስቃዩ ልቤ ድረስ ዘልቆ ተሰማኝና ወደዚህ ቦታ ይላኩኝ በዚህ ሁኔታ እንድራመድ ያዘዙኝ ምን ያክል ቢቀየሙኝ ነው አልኩ። እጅግ ተዳፍሬያቸው ትዕግስታቸውን እንደ ተፈታተንኩት ገባኝና ተጸጸትኩ። ከአርባ ደቂቃ የስቃይ ጉዞ በኋላ ገላጣውና አለታማው የተራራ መቧጠጥ መንገድ አልቆ ከቤተ ክርስቲያኑና ከመነኮሳቱ መኖሪያ ጥቅጥቅ ባለ ደን ወደ ተሸፈነው ስፍራ ዘልቀን ገባን። በቃ የመሬቱ ቅዝቃዜ፣ ነፋሹ አየር ከሲኦል ወደ ገነት የመግባት ያክል እረፍት ይሰጣል። በረገፉ ቅጠላ ቅጠሎች ከተሞላው መሬት ላይ በጀርባ የተዘረርኩና እግሮቼን ወደ ላይ ዘርግቼ የውስጥ እግሮቼን ከቀዘቀዘው አየር ላይ አናፈስኳቸው። አፌ ደርቋል። ምላሴ ከጉሮሬ የተጣበቀ መሰለኝ። ሰውነቴ በከፍተኛ ጥማት ውስጥ እንዳለ ተረድቻለሁ። እንደዚህ ያለ ድካምና የሰውነት ዝለት ገጥሞኝ አያውቅም። ለጥቂት ደቂቃዎች እረፍት ካደረግን በኋላ ስንነጋገር ሾፌራችን እንዳልደረሰ ተረዳን። ጠበቅን፣ ግን ብቅ አላለም። በዚህ ሰዓት ተመልሶ ወደ ተራራው ግርጌ በመውረድ እርዳታ ለማድረግም ሆነ ደህንነቱን ለማረጋገጥ አቅም ያላቸው ሰው ቄስ ገዳሙ ብቻ ነበሩ። እንደፈረደባቸው ተመልሰው ሄዱና እያበረታቱና እየደገፉ ይዘው ደረሱ። በቃ ሙትት ብሏል። ከድካም አርፌ ትንሽ አቅም ያገኘው ሲመስለኝ አካባቢውን ቆሜ መቃኘት ጀመርኩ። በቀዝቃዛውና ጥቅጥቅ ባለው ደን ውስጥ ግድግዳቸው ከቆላ ቀርቀሃ፣ ጣራቸው በሳር ክዳን የተሰሩ ቤቶች በስርዓት ተደርድረዋል። ሁሉም ቤቶች ከጀርባቸው አነስተኛ መጸዳጃ ቤቶች አሏቸው። የተራራውን ተዳፋት በመቀነስ ጎርፉን ለመከላከል በድንጋይ የተሰራው ህዳግ በየረድፉ ሲታይ አይን ይማርካል። በርካታ ገዳማትን የማየት እድል ቢገጥመኝም እንደዚህ ጽድት ያለና ስርዓት የሞላበት ማየቴን አላስታውስም። ቀስ እያልኩ ወደ ተራራው ጫፍ ወደ ቤተ ክርስቲያኑ ሳመራ ሌሎቹም ተከተሉኝ። ከቤተ ክርስቲያኑ ከመድረሳችን ጥቂት ቀደም ብሎ በስተግራ በኩል ከቆርቆሮና ከሳር ክዳን የተሰሩ ሰፋፊ ቤቶች ይታያሉ። የተግባር ቤት የሚባሉት መሆናቸው ነው። በገዳማት ስርዓት መሰረት ለመናንያኑ ምግብና መጠጥ በአንድነት የሚዘጋጅባቸው ቤቶች ተግባር ቤት ይባላሉ። ከአቅራቢያቸው በግምት 10 ሜትር በ6 ሜትር የሚሆን በጥቁር ፕላስቲክ የተለበደ ውሃ የተሞላ ማቆሪያ አለ። እርሱን አልፈን ወደ ቤተ ክርስቲያኑ አመራን። በድንጋይና በሲሚንቶ በተገነባ ግንብ ዙሪያውን የታጠረ ሲሆን ሰማያዊ የብረት በር ተገጥሞለታል። ወደ በሩ ተጠግቼ በግንባሬ ተደፍቼ ተሳልሜ ቀና ስል በብረት ሰሌዳ ላይ በጉል የተጻፈ ጽሑፍ አየው። ጠጋ ብዬ ሳነበው ወሽመጤ ቁርጥ አለ። ከውጭ የመጣ ማንኛውም መንገደኛ ሰባት ቀን ሳይሞላው ወደ ቤተ ክርስቲያኑ ቅጽር ግቢ መግባት አይቻልም ይላል። ወይ ፈጣሬ! አሁን እንዳመጣ የታዘዝኩት እጽ ከቅጽር ግቢ ውስጥ ቢሆን ከዚህ ቦታ ሰባት ቀን ልቆይ ነው ማለት ነው። ስራዬስ፣ ኑሮዬስ ብዬ በጣም ተማረርኩ። በሰማያዊው በር አጮልቄ ወደ ውስጥ ስመለከት ከቅጥሩ ውስጥ ያሉት ዛፎች በሙሉ ከውጭ ካሉት ጋር አንድ አይነት መሆናቸውን ሳይ ተጽናናው። ወዲያው ቄስ ገዳሙ ከአንድ ወጣት መነኩሴ ጋር መጡና ወደ ተግባር ቤቱ እንሂድ አሉን። በቀርቆሮ ከተሰራው አዳራሽ በረንዳ ላይ ሁለት መነኮሳት በገበታ ውሃ አዘጋጅተው ይጠባበቃሉ። እግራችሁን ታጠቡ ተባልን። በዚህ ወቅት በቀዝቃዛ ውሃ እግርን መታጠብ ፍቱን መድኃኒት ነው። ችግሩ ግን እግራችንን የሚያጥቡን መነኮሳቱ መሆናቸው ነው። አይሆንም ብለን ብንከራከርም የገዳሙ ሕግ ስለሆነ አይቻልም ተባልን። እኔ እንድታጠብ ቅድሚያ ተሰጠኝ። ሱሬን ወደ ላይ ከፍ አደረግኩና ተንበርክከው ጭኔ ድረስ እሽት አድርገው አጠቡኝ። ማሳጅ ማለት ነው። ቀዝቃዛ ውሃ እግሬን ሲነካው አፌ ውስጥ ከፍተኛ ጥማት ተሰማኝ። ጭራሽ ጉሮሮ የደረቀ ጉሮሮ የደረቀ አልኩ ስፈራ ስቸር። ቄስ ገዳሙ ቀበል አድርገው ከዘጠኝ ሰዓት በፊት ከዚህ ቦታ ምንም ነገር መቅመስ አይፈቀድም፣ ትንሽ ታገስ አሉኝ። ሰዓቴን ሳይ ስምንት ሰዓት ከሀያ አምስት ይላል። ስገምት በቀረችው ሰላሳ አምስት ደቂቃ ውስጥ በውሃ ጥም የምሞት መሰለኝ። እግሬን አጥቦኝ ሲያበቁ የእግሬን ጫፍ ከፍ አድርገው ሲስሙት ወይ ፈጣሬ ምን ነው ኃጢአቴን ባታበዛው አልኩና ፊቴን ልታጠብ ባኮት ብዬ እጄን ዘረጋው። በፍኜ እየሞላው ፊቴን ልታጠብ ስል የበረሃ ልምድ ያለው ባለሙያው ዳዊት እንዳትታጠብ ፊቴ ይበልዛል ትንሽ ቆይ ሲለኝ ተጎነጨሁና አፌን ተጉመጠመጥኩ። ድጋሜ በፍኜ ሲያደርጉልኝ ተጎነጨሁና ረዘም ላለ ጊዜ በጉንጭ ያስኩት። ልውጠው ዳዳኝና ብቀሰፍ የመጣውበት ጉዳይ ቢበላሽብኝስ የሚሉ ሀሳቦች ደግሞ አስጨነቁኝ። ውሃ ጥሙ ደግሞ ባሰብኝ። በጉንጭ ላይ ያለ ውሃ የማይጠጣበት ጊዜና ሁኔታ ያጋጥማል ብዬ አስቤ ስለማላውቅ ተፈተንኩ። ፍርሃቴና ጥማቴ ሲታገሉ ከቆዩ በኋላ ሚዛናዊ የሆንኩ መስሎኝ ግማሹን ውጬ ግማሹን ወደ ውጭ ተፋሁት። ነፍሴ የተመለሰች መሰለኝና እፎይ አልኩ። ሁላችንም ታጥበን እንዳበቃን የገዳሙ ግምጃ ቤት ኃላፊ ሊያናግሩን እንደሚችሉ ተነገረንና ሄድን። ከቤተ ክርስቲያኑ አጥር ጋር ተያይዞ የተሰራ ትልቅ ዕቃ ቤት ያለ ሲሆን የእንግዳ መቀበያና ማረፊያ ሰፋ ያለ እልፍኝ አለው። ሰልካካ ፊት ያላቸው ጠይም ቀጭን በግርምት 45 አምስት ዓመት አካባቢ የሚሆናቸው ሰው ቁመው በትህትናና በፈገግታ ተቀበሉን። በመስቀላቸው ከባረኩም በኋላ አባ ኪዳነ ማርያም እባላለሁ፣ እንኳን ደህና መጣችሁ አሉና ዳዊትን በተለየ ሁኔታ አክፈው በፍቅርና በናፍቆት ሳሙት። ዳዊት በዚህ ገዳም ውስጥ በባለውለታነቱ በናፍቆት የሚታሰብ የተባረከ ወጣት ሆኗል። ቁጭ እንድንል ከጋበዙም በኋላ የገዳማችን አስተዳዳሪ አበመኔቱ ለጊዜው የሉም። እርሳቸውን ተክቼ የማነጋግራችሁ ቢሆንም የስራ ድርሼ ግምጃ ቤት ወይም በእናንተ አጠራር store keeper ነው አሉ ፈገግ ብለው። ፈገግ ሲሉ በፍሎራይድ የበለዙት ጥርሶቻቸው ያደጉበትንና ትተውት የመጡበትን አካባቢ በሚያሳብቅ ሁኔታ ከታዩ በኋላ ቶሎ ወደ ጓዳ እንደምትገባ አይናፋር ልጃገረድ በከንፈራቸው በከንፈራቸው ውስጥ ድብቅ አሉ። የክፍሉ ቅዝቃዜ መተማ በረሃ ውስጥ ሳይሆን የሆነ ማቀዝቀዣ የተገጠመለት የስብሰባ አዳራሽ ይመስላል። የሆነ ሰላም ይሰጣል። ወዲያው አባ ኪዳነ ማርያም ስለ ገዳሙ ገለጻ ያደርጉልን ጀመር። እኛም በንቃት መከታተል ያዝን። ገዳሙ በአራተኛው ክፍለ ዘመን እንደተመሰረተ ከዚያ ጊዜ ጀምሮ በውጭ ጠላቶች ከሰባት ጊዜ በላይ ተቃጥሎ እንደነበር በሐዘኔታ ገለጹልን። የገዳሙ ዋና አባት አቡነ አምደ ስላሴ በ15ኛው ክፍለ ዘመን አጼ ሱስኒየስን የፈወሱና የኦርቶዶክስ ተዋህዶ ሃይማኖት ብሔራዊ ሃይማኖት ሆኖ እንዲቀጥል ያስቻሉ አባት ናቸው አሉ። እንዴት አልኳቸው ጣልቃ ገብቼ። አጼ ሱስኒየስ በሚሶናውያን ግፊት የካቶሊክ እምነትን ተቀበሉ። መቀበል ብቻ ሳይሆን ብሔራዊ ሃይማኖት እንዲሆን አወጁ። በዚህ የተነሳ ከፍተኛ ደም መፍሰስ አስከተለ። የኦርቶዶክስ ሃይማኖት ሊቃውንትና መነኮሳትም የሞትና የመሰደድ እጣ ገጠማቸው። አባታችን አቡነ አምደ ስላሴ ጥቂት የመንፈስ ልጆቻቸውን አስከትለው ወደ ግብፅ ተሰደዱ። ይሁን እንጂ ብዙም ሳይቆዩ አጼ ሱስንየስ በጸና ታመሙ። ምላሳቸው ተጎልጉሎ ወጥቶ እንደ ውሻ ማለክለክ እጣቸው ሆነ። ጣና ሐይቅ ውስጥ በሚገኘው የዳጋ እስጢፋኖስ ገዳም በመንፈሳዊ ትምህርት ተኮትኩቶ ያደገው ልጃቸው አቤቶ ፋሲልም አባቴ ምናለ አባቶቻችንን የዘር ያዕቆብን የአጼ ዳዊትን ሃይማኖት ብንከተል እያለ ቀደም ብሎ ያሳስባቸው ነበር። ህመማቸው ሲጸና ይቅርታ እንዲደረግላቸው ጸሎት እንዲደርስላቸው ወደ ገዳም አባቶች ተላከ። በዚህ ጥሪ መሰረት አባታችንም ከስደት ተመልሰው ሌሎች አባቶችን አስከትለው ሰባት ቀን እየጸለዩ ሲያጠምቋቸው አጼ ሱሲኒየስም ከደዌያቸው ተፈወሱ። በመጨረሻ ቀድሶ አቆረቧቸው። ንጉሱም ስህተታቸውን አምነው በተደረገላቸው ምረት ተደስተው ተዋህዶ ሃይማኖት ይመለስ ፋሲል ይንገስ ብለው ዙፋናቸውን ለልጃቸው ለአጼ ፋሲል አወረሱ እና በዚህ የተነሳ ይህ ገዳም ከዚያን ጊዜ ጀምሮ ልዩ ክብርና መውደድ አተረፈ አሉና በአሁኑ ሰዓት ከ250 በላይ መናንያን የሚኖሩበት ገዳም ሲሆን ዋና መተዳደሪያችንም እንስሳት በማርባት ነው። በመጠኑም ቢሆን እርሻ አለን ብለው ገለጻቸውን ያጠናቀቁ ሲመስለኝ ከደኑ የምታገኙት ጥቅምስ አልኳቸው። ደኑን የምንጠብቀው የሀገር ሀብት የአባቶቻችን ቅርስ ስለሆነ ነው እንጂ እስከ ዛሬ ድረስ በገቢ ምንጭነት አስበን ነው አናውቅም አሉ። ምን ያክል ከብቶች አሏችሁ? ሁለተኛ ጥያቄ ነበር። ያው ወይፈኖች በየጊዜው ስለሚሸጡ ወዲያውም የሚወለዱ ጥጆች ስላሉ በቁጥር ይህን ያክል ነው ማለት አልችልም። ብቻ ገዳሙ ራሱን ችሎ ለመኖር በቂ ናቸው አሉ አባ። ቁጥሩን ለመናገር የፈቀዱ አይመስልም። በኋላ ላይ እንደተረዳሁት ግን ከስድስት መቶ በላይ ላሞችና ወይፈኖች እንዲሁም ለዕቃና ለእህል ማጓጓዣ የሚያገለግሉ ከሁለት መቶ በላይ አህዮች እንዳሏቸው ይታመናል። በዚህ መልኩ የገዳሙን ስርዓትና ሌሎች እጅግ የሚገርሙ አደረጀቶቻቸውን ሲነግሩን ቆዩ። በእኔ በኩል ግን የመጣውበትን ጉዳይ ለመጠየቅ ብቻችንን የምንሆንበትን አጋጣሚ መጠበቅ ነበረብኝ። በመሃል እነ ዳዊት የመጡበትን የቆላ ቀርከሃ ልማት ጉዳይ አነሱ። የቆላ ቀርከሃ ለወረቀት ፋብሪካ ግብአት ሊሆን እንደሚችልና በአሁኑ ወቅት በተፈጥሮ ለምቶ ከሚገኝበት አካባቢ አንዱ የማኅበረ ሥላሴ ገዳም እንደሆነ በማብራራት ትኩረት አድርገው እንዲያለሙትና እንዲንከባከቡት ለመወያየት እንደመጡ አስረዱ። አባም በፈገግታ እኛ እስካሁን ስንጠብቀው የነበረው እንደ ማንኛውም እጽዋት መጠበቅ ስላለበት እንጂ ለፋብሪካ ጥሬ እቃ ሆኖ ጥቅም ይሰጣል ብለን አልነበረም። ለወደፊቱ በዚህ መልኩ የሚያገለግል ከሆነ ለእኛ ከሚሰጠው ጥቅም ይልቅ ለሀገር ልማት አስተዋጽኦ ማድረጉ ትልቅ ደስታ ይሰጠናል። እናም መልካም ዜና ነውና እንክብካቤያችንን እናጠናክራለን ብለው ቀና ፍላጎታቸውን ገለጹላቸው። በጉዳዩ ሰፋ ያለ ውይይት አድርገው ሲጨርሱ ሌላ የምትጠይቁት ጥያቄ ያላችሁ አሉ በትህትና። እኔም ቀበል አደረግኩና አባታችን በዚህ ገዳም ውስጥ በርከት ያሉ የተማሩ ሰዎች ከሀገር ውስጥም ከውጭም ከዩኒቨርሲቲና መሰል ከፍተኛ ሙያ ትተው የመጡ አሉ ይባላል። እውነት ነው አልኩ። አባ ጺማቸውን እያፍተለተሉ በፈገግታ ወደ እኔ ሲመለከቱ የማይረባ ጥያቄ እንደጠየቅኩ ገባኝ። አባ እንዲህ አሉ። አየህኔ ወንድም አንድ ሰው ወደዚህ ስፍራ ለምናኔ ሲመጣ የሚጠየቀው ነገር ቢኖር የገዳሙን ህግና ስርዓት አክብሮ ለመኖር መወሰኑንና ፈቃደኛ መሆኑን ብቻ ነው። በቅድስናም ይሁን በበደል፣ በባለጸግነትም ይሁን በድህነት፣ በእውቀትም ይኑር በማይምነት ያለፈ ታሪኩ አይጠቅምም። እኛም አንጠይቅም፣ እርሱም አይነግረንም እና ጥያቄህን ለመመለስ ሊኖሩም ላይኖሩም ይችላሉ አሉ ፈገግ ብለው። ጥያቄያችንና ውይይታችንን ማለቁን ሲረዱ የስጋጃ ምንጣፍ አስነጠፉና እንድንንበረከክ ጠየቁን። ከሌሎች ሁለት መነኮሳት ጋር ሆነው ጸሎት ካደረጉ በኋላ በትልቅ የእንጨት መስቀል ጀርባችንን እየዳሰሱ ጸሎት አደረጉልን። የሆነ ነገር ከላይ ላይ ለቆኝ የሄደ መሰለኝና እንደ ውሃ ባልዲ በራሴ ላይ አጋንን ተሸክሜ ነበር እንደምዞር ወይ ጉድ ስል ዳዊት ምናልክ አለኝ። በልቤ የማንሾካሹክ መስሎ ይለካስ። ከአፌም ተሰምቶ ኖሯል። አይ የጸበሉ ነገር ገርሞኝ ነው እንጂ አልኩ ማፈር እያልኩ